السلام عليكم ورحمة الله وبركاته يسمع الدمص الله طيب نجمر الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وانفعنا بما علمتنا وعلمنا ما ينفعنا يا رب العالمين مستمعي الأكارم اليوم نتدارس من كتاب بلوغ المرام من أدلة الأحكام في كتاب الزكاة رقم الحديث 527 حديث أبي سعود رضي الله من يقع المثنى فليشكر أو مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد صلى الله عليه وسلم وعن أبي سعيد الخدري رضي الله عنه قال جاءت زينب امرأة ابن مسعود فقالت يا رسول الله إنك أمرت اليوم بالصدقة وكان عندي حلي لي فأردت أن أتصدق به فزعم ابن مسعود أنه وولده أحق من تصدقت به عليهم فقال النبي صلى الله عليه وسلم صدق ابن مسعود زوجك وولدك أحق من تصدقت به عليهم رواه البخاري طيب جزاك الله خير وعن أبي سعيد الخدري رضي الله عنه قال جاءت زينب امرأة ابن مسعود فقالت يا رسول الله إنك أمرت اليوم بالصدقة وكان عندي حلي لي فأردت أن أتصدق به فزعم ابن مسعود أنه وولده أحق من أتصدق به عليهم فقال النبي صلى الله عليه وسلم صدق ابن مسعود زوجك وولدك أحق من تصدقت به عليهم رواه البخاري ከአቡ ሰዒድ ኹድሪይ ተዘገበ ስራቸውን አላህ ይወደድላቸውና انه قال እርሱ አለ አቡ ሰዒድ ኹድሪ جاءت زينب زينب የተባለችው ሴት መጣች زينب بنت عبد الله ابن معاويه من قبيله ثقيف የሆነች ነች ይባላል زينب ብዙ ዘይነቦች ስላሉ زينب بنت عبد الله ابن معاويه እርሷ መጣች امراه ابن مسعود ማለት ዘውጀቱ ابن مسعود ማለት ያ አቡ ያ አብዱላህ ابن مسعود ሚስት ለማለት ነው امراه ማለት ሴት ማለት ነው فقالت እናም መጣችና አለችም ያ ረሱል አላህ አንቱ የአላህ መልእክተኛ ሆይ አለቻቸው ኢነከ እርሰው አለቻቸው አመርተል የውም ዛሬ ቀን አዘሁ ነበረ ቢሰደቀቲ በመመጽወት እንድንመጸውት አዘሁን ነበረ በአጋጣሚ ደግሞ ዛሬ አላህ ሽሮልኝ وكان عندي حلي لي ጌጣጌጥ ነገር ያንን ጌጣጌጥ ለሚገባው አካል ልሰድቀው ፈለኩኛ ወርቅ ነው ነገሩ فأردت أن أتصدق به። ይሄን ጌጥን ጌጤን መሰደቅ ፈለኩና ሳዘጋጅ ፈዛዓመ ابن مسعود ያው ዘውጂ ማለት ነው አብዱላህ ابن መስዑድ ባሌ አንድ ሐሳብ አቀረበ ሐሳቡ ተቀባይነት የሌለው ሲሆን ዛዓመ ይጠቀማሉ አረቦች ፈዛዓመ ያው بمعنى ቃለ ነው ተከራከረ ነገር ነው ምን ብሎ አንሁ እርሱ ወወለደሁ ልጁ የሱ ልጅ አሐቁ መን ከሰው ሁሉ ተቀዳሚ እንደሆኑ አተሰደቁ ቢሂማ ከመሰደቅላቸው ሰዎች ተቀዳሚ ግንባር ቀደም እነሱ እንደሚገባቸው እርሱና ልጆቹ እንደሚገባቸው ተከራከረኝ አለይማ በእነርሱ ላይ ከመሰደቅላቸው ሰዎች ግንባር ቀደም የሚገባው እሱና ልጁ እንደሆነ ገለጸልኝ እኔ ደግሞ ለሱ መስጠቱ ለባለ መስጠት ሶደቃ መስሎ አልታየኝ አይ ሳላረጋግጥ አልሶድቅም አንተ ላይም ሆነ ለልጅህ ላይ አልሶድቅም ላረጋግጥ ብየን የመጣሁት አለቻቸው فقال النبي صلى الله عليه وسلم يا الله ملكتኛ ለዚህ ለፋ بنت عبد الله من አሏት صدق ابن مسعود عبد الله ابن مسعود تككلنا يا رو ነገር تككلنا አልተሳሳተም ከሶደቅሽ ሻይቀር ከቤተሰብ ነው የሚጀመረው ከባል የቀረበ ማን አለ የሚሰደቅ ቤተሰብ አዳ ከልጅ የቀረበ ማን አለና ነው ባልም መቀለብ አይወጅብም በሴቶች ላይ ልጅም መቀለብም አይወጅብም ግን ሶደቃ የሚሰጡ ከሆነ እነሱ እየተቸገሩ ወደ ውጭ የሚባል ነገር የለም ስለዚህ ዘውጁኪ ባልሽም ሆነ አብዱላህ ብን መስዑድ ወወለዱኪ ልጁም ቢሆን ወወለዱኪ ያው ነው የሷም ልጅ እንደሆነ ያሳያል ከሌላ እኮ የተወለዱ አይደሉም አሐቁ መን ተሰደቅቲ ቢሂ አለይሂም በእነርሱ ላይ ሶደቃሽን ከምታወጭላቸው ሰዎች ይበልጥ የሚገባቸው ናቸው ሐቅና ሐቅ ይለያያል አሐቅ በጣም ማለት ነው በጣም ተገቢ የሆኑ ሰዎች ቢኖሩ እነዚህ ሰዎች ናቸው በማለት ገለጹላት ነው ረዋሁ البخاري ሚስት ዘካ ቢኖራት ዘካዋን ለባሏ መስጠት ትችላለች ለልጆቿ መስጠትም ትችላለች ባይሆን ለባሏ ስትሰጥ ባሏ ዙሮ እሷን ሊያበላት ለራሷ ቀለል ታደርገው ነው እንግዲህ ለነገሩ ይቻላል ለምን አብዱላህ ኢብኑ መስዑድ ገንዘቡን ከተቀበለ በኋላ የራሱ የራሱ ንብረት ነው ለሚስቱም አበላው ለልጁም አበላው ለላም ሰው አበላው ያው ለሚወጅበት ሰው ያበላው አለ ታወቀ ነው ነብዩ አለይሂ ሰላቱ ወሰለም ዘካ አይቀበሩም አይበሉም ግን በአጋጣሚ በሬራ የምትባል ባሪያ ነበረችና አይሻ ከባርነት አውጥታት ነበረ እና ለሷ ዘካ ብለው ሰጧት ዘካ ብለው የሰጧትን በቁጥጥሩ አካባላቸው በኋላ እቤት ሲሄዱ ስጋ ተቀቅሎ ይበስላል አለ ቅድሚያ ያየው ስጋ ቶፋ ድስቱ ላይ አሉ አረ ግሱማ እኮ የበረራ ነው አሏቸው ሰው ሰድቆላት የበረራ ነው ላንቱ ሊቀርብ የሚገባው ምግብ አይደለም ማለታቸው ነው እና እሳቸው ምን አሉ ለሃዘ ሰደቀቱን ወለና ሀዲየቱን አሉ እና ለሷ ሲሰጧ ዘካ ነው አዎ እጇ ላይ ከገባ በኋላ ግን ገንዘቧ ንብረቷ ሆኗል አሁን ያንን ብንበላኛ ሀዲያ ነው የሚሆነው እንጂ ሰደቃ አይሆንም አሉ ለሚስኪን ሳይሰጥ ሲበላ ነው ነገር የሚያመጣው ለኛ የማይፈቀደው አሉ طيب ስለዚህ መቀለብ ለሚወጅበት ሰው ግን አይሰጥም ባልዮ ለሚስቱ መስጠት አይችልም ሚስቱ መቀለብ ግዴታ ስለሆነ ባልዮ ለልጆቹ መስጠት አይችልም ዘካ የመቀለብ ግዴታ ስላለበት ለእናቱ ለአያቱ ለቅማንቱ ለልጅ ለልጁ አይቻልም ወደ ጎን ላሉ ዘመዶች ግን መቀለቡ ስለማይወጅበት መስጠቱም ይቻላል ነው تفضل وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا يزال الرجل يسأل الناس حتى يأتي يوم, يوم القيامة وليس في وجهه مزعة اللحم متفق عليه وعن ابن عمر رضي الله عنهما أنه قال قال رسول الله صلى الله عليه وسلم لا يزال الرجل يسأل الناس حتى يأتي يوم القيامة وليس في وجهه مزعة لحم متفق عليه كعبد الله بن عمر كذبنه نبي عليه الصلاه والسلام ወሰላም የሚቀጥናገሩ ሰምቻለሁ ይሉናል لا يزال الرجل ሰውዬ ከመለመን አይቦዝንም ሴትም ልኮን ትችላለች لا يزال الرجل ሰውየው አይቦዝንም يسأل الناس ሰውን ከመለመን ከሰው ከመለመን አያቋርጥም አይቦዝንም حتى ياتي يوم القيامه የቂያም ቀን እስከሚመጣ ድረስና ያው ለተንሳኤ ላይ እስከሚቀርብ ወለይሰ في وجه مزعه لحمين ሙዛዓት ማለት ቅጥዓት ማለት ነው የስጋ ቁራጭ ፊቱ ላይ አይታይበትም አጥንቱ ብቻ ገጦ ይታያል ምን ሆኖ ነው መለመን የማይገባውን መለመን የማይገባውን ሲለምን የነበረ ሰው ነው ተብሎ ይዋረዳል ማለት ስለዚህ የሰው ፊት እሳት ነው ይገርፋል እንደሚባለው ልምቅም በላይ ሲሆን እንጂ ዝም ብሎ መለመንን ባህሪው አድርጎ ተግባሩ ስራው አድርጎ የሚንቀሳቀስ ሰው ነገ ቂያም ቀን ባል ነገ ቁራጭ ኳስ ሳይኖረው ገጦ ይመጣል ነው ሙዝዓቱ አልቂጥዓቱ اليسيره تكون بقدر المضغه የተላመጠች ስጋ የምታክል ማለት ነው ምን ማለት ነው እዚህ ጋር አንድ ስጋ የሚባል ጭራሽ የለው ማጥንቱ ገጦ ይመጣል ማለት ነው አንዱ ትርጉም ሌላው ደግሞ የሰው ፊት የገረፈው ፊት ይባላል አይደል ያው ይዋረዳል ክብሩን ያጣል ማለት ነው ስጋ የሌለው ሆኖ ይመጣል ማለት ልክ አጥንቱ ገጦ ሲመጣ እንደሚያስጠላው ክብር የነበረው ሰውዬ ክብሩ ሲጠፋም እንደዛው ነው ለማለትም ተፈስሯል قال الخطابي رحمه الله يحتمل انه ياتي ساقطا لا قدر له ولا جاه ማለት ነው ከበጃ የሌለው ደረጃ የሌለው ክብሩን ያጣ ሰው ነው ይመጣል ማለት ነው ተዋርዶ አው يعذب في وجهه ወይም ፊቱ ይቀጣል ይቃጠላል حتى يسقط لحمه የፊቱ ስጋ እስከሚወርቅ ድረስ ማለት ነው ለምን لمشاكله العقوبه في مواضع الجنايه من الاعضاء መቼም ሰው ስለምን ፊቱ ነው መጀመሪያ እያለቀሰም ሆነ እየሳቀም ሆነ ፊቱ ላይ የሆነ ሀዘን እያሳየ ቢሆን የሚለምነው በፊቱ ነው አንድ ሰው ስለዚህ መቀጫው ነገቂያም ቀን የሚመጣው በዛው ወንጀል በተሰራበት ነው ማለት ነው ሱሪ ያስረዘመ ሰው ከወንድ ሱሪ ያስረዘመ ተረከዙ ይቀጣል ተብሏል እዛው አካባቢ ላይ መቀጫው የሚመጣው የሰረቀ ሰው በእጁ የሚሰርቀው እጁ አካባቢ ላይ ነው አብዛኝ እንደዛ የገጠመ ነው የሚሆነው መቀጫውም ለዛ ነውም ተብሏል ፊቱ ላይ መሆኑ ስጋው መጥፋቱ አላየሃል እዚህ ጋር ለማኙ ሁሉ አይደለም ማወቅ ያለብን የሚፈቀድላቸው እንዳለ ሌላ ሐዲስ ላይ ተገልጿልና الحديث محمول على من سأل الناس تكثرا للمال እንደው ገንዘብ እያለው ገንዘብን ለማብዛት የለ ማለት ነው ምንም ጉዳይ ሳይኖረው የሚያስቸግረው የሚያስገድደው ነገር ሳይመጣ ማለት ወአመ ሳኢለ ፈላ ተንሐር በኋላ ለቦታ ቁርአን ለማኝን አትገልምጡ ስጡ ማለት ነው መለመን ይፈቀድላቸዋልና ስጧቸው እያለ ነው ለነማን ለችግረኞች ያልቸገረውሳ ያልቸገረውማ ከራሱ ገንዘብ ይጠቀም እንጂ መለመን የለበትም አንዳንድ ሰዎች ቤት አላቸው የሚሸጥ ንብረት አላቸው ግን እጃቸው ጥሬ ብር የለም ሀይቀው ስለዚህ ልመና ውስጥ ይገባሉ ምናልባት ብድር ቢበደሩ ችግር የለው ለምን ነገ ያን ንብረታቸው ሽጠው ይከፍላሉ ግን ሰው ያለው ቤቴ ለምን ሸጣለሁ እንትን ለምን ሸጣለሁኝ ስለዚህ ስላስቀምጣ ልመና አልግባቡ የሚገባ ሰው አለ ላ እንደዚህ መሆን የለበትም ልመና ለለቱ ኪስ ቢሞላም ጥሩ አይደለም ከአቅም በላይ ሲሆን ግን ምንም የሌለው ሰው መለመን ይችላል እሺ ቀጥሉ وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم من سأل الناس أموالهم تكثرا فإنما يسأل جمرا فليستقل أو, ليست أو ليستكثر رواه مسلم وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم من سأل الناس أموالهم تكثرا فإنما يسأل جمرا فليستقل أو ليستكثر رواه مسلم አቡ ሁረይራ ነብዩ አለይሂ ሰላቱ ወሰላም ይቀጥለውን ተናገሩ ይላል መን ሰአለ الناس ሰውን የጠየቀ ወይም የለመነ አምዋለሁም ንብረታቸውን ስጡኝ እያለ ከሰው የለመነ ንብረታቸውን ቸግሮት ነው ወይስ ለሚለው ተከሱራ ኪሱን ለመሙላት ካዝናውን ለመሙላት ፈልጎ እንጂ ቸግሮት አይደለም فانما يسأل جمرا እሳት ፍም ነው እየለመነ ያለው እንጂ ገንዘብ አይደለም ቢሰጡትም ገንዘብ አይደለም እሳት ነው ነገ ቂያም ቀን በዛ ፊቱ ይገረፋል ወይም ደግሞ ያው ክብሩናቱ ይመጣል ነው ስለዚህ ይሄን ፈለስተቅል እሳት መሰብሰቡን ይቀንሰው ያሳንሰው ፈለስተቅል ለማት ይቀንሰው ያሳንሰው ማለት ነው አሁን የስተክሲር ወይም ያብዛ ማለት ነው ከፈለክ ይጨምርበት ግን ታቃለ ኪሳራ ነው ይሄ ነገር ወንጀል ነው ምናምን እንደምንለው ማለት ነው ስለዚህ የመለመኑ ለገንዘብ ለማብዛት ብሎ ለትርፍ ብሎ መለመን እሳት እንደመሰብሰብ ነው እሳት መሰብሰብ መሆኑን አውቆ ከፈለገ ይጨምር ከፈለገ ይቀንስ የዛቻ ነው ፍቃድ እንዳይመስላችሁ ዛቻ ነው ፈለስተቅለ አው ليستكثر ማ ቢቀርበት ይሻለዋል አለዛ ከፈለገ ይቀንስ ወንጀሉ ይቀንስለት ወይም ይጨምር ወንጀሉ ይበዛልታል ቅጣቱም ይበዛበታል ነው إن شاء أخذ قليلا وإن شاء أخذ كثيرا وهذا امر قصد امر قصد به التهديد ትዛዝ መስሎ ዛቻ የታሰበበት አነጋገር ነው ወዮልህ ነገር ነው ብላት እሺ ብላት እንደምን እንደምንለው ማለት ነው እንዳትበላ ነው ነገሩ ብላት ብላት ማለት ሊበላው የማይፈለገው ነገር ብላው እሺ ብላው ወይም ውሰድ ውሰደው ይባላል ግን እንዳትወስድ ነው መልእክቱ ይሄም እንደዛው ቀጥሉ وعن زبير بن عوام رضي الله عنه أن النبي صلى الله عليه وسلم قال لأن يأخذ أحدكم حبله فيأتي بحزمة الحطب على ظهره فيبيعها فيكف, فيكف الله بها وجهه خير له من أن, يس من أن يسأل الناس أعطوه أو منعوه رواه البخاري طيب وعن الزبير بن العوام رضي الله عنه عن النبي صلى الله عليه وسلم أنه قال لا أن يأخذ أحدكم حبله فيأتي بحزمة من الحطب على ظهره فيبيعها فيكف الله بها وجهه خير له من أن يسأل الناس أعطوه أو منعوه رواه البخاري الزبير بن العوام ከሚባለው ሶሐቢ ተዘገበ رضي الله عنه ስራውን አላህ ይውደድለትና عن النبي صلى الله عليه وسلم ከነብያችን በማንሳት ወይም በመጥቀስ انه قال እርሳቸው ብለዋል ይለናል እዚህ ጋር ለአን ياخذ ባል ለነው ምትሏት ዲ እንዳትሏት ወይም ላ እንዳትሏት ለአን ياخذ احدكم አንዳችሁ መያዙ ሐብለሁ ገመዱን ገመድ ነው የምታውቁት ወይም ጠፍር እንለዋለን በገጠር ጠፍር የሚባል አለ ከቆዳ ማሰሪያ የሆነ فياتي بحزمه من الحطب ገመዱን ይዞ ወይም ጫኛውን ይዞ ወይም ደግሞ ጠፍሩን ይዞ فياتي መምጣቱ بحزمه ችቦ ወይም እስር ማለት ነው አንድ እስር ሁዝማ ይባላል من الحطب ከእንጨት የሆነ አንድ አንድ ሸክም ማለት ነው አላ ዞሪ በጀርባው ተሸክሞ መምጣት ያው በገጠር እህቶቻችን ወይም እናቶቻችን እንጨት ሊሰብሩ ሲፈልጉ ገመር ነው ይዘው የሚሄዱት ጠፍር ነው ይዘው የሚሄዱት ምጫኛ ነገር ሄደው በዛ አስረው ነው የሚያመጡት አንድ ሰው የሚሸከመው እንጨት ሁዝማ ይባላል አንድ ሸክም ማለት ነው የሁዝመት የሆነ ሸክም ምን الحب የሆነ አይደል ያን ደግሞ ተሸክሞ የሚያመጣው ምንድነው አላ ظهري በጀርባው እንግዲህ በራሱ ሊሆን ይችላል በትከሻው ሊሆን ይችላል አብዛኛው መሸቶች የሚሸከሙ በጀርባ ስለሆነ አላ ظهري ያለ ከዛ ውጭ ቢሆን እሱ እንዲያትሉ እሱን ይዞ መጥቶ فيبيعها ከዚያም ቢሸጣትና فيكف بها وجهه በዛች በእንጨት ፊቱን ቢጠብቅ فيكف بها فيمنع بها وجهه ማለት ፊቱን ቢከላከልላት ምን ከማድረግ ሰው ፊት እየሄዱ ልመና እየቆሙ ላብ በላብ ከመሆን በላ በሰው ፊት ከመገረፍ ፊቱን ቢከለክል خير له ለርሱ የተሻለ ነው ሚን አን يسال الناس ሰዎችን ከመለመን ሰዎች ፊት ሄዶ ቆሞ ሰዎችን ከመለመን ገመዱን ሰባስቦ ወጥቶ ወደ ጫካ እንጨቱን ሰብሮ መጥቶ ያን እንጨት ሽጦ ማደር ትልቅ ጸጋ ነው አጧውሁ ሰጡትም አው መናውሁ ከለከሉትም ለምኖ ማጣትም እንኳን አይደለም የሚያሳዝነው ሰው ፊት ተገርፎ ማጣትም አለ ስለሰጡትም ከላሉትም ሰው ፊት ሄዶ ከመቅረብ ገመዱን ይዞ እንጨት ሰብሮ ማደር ይሻላል ነው በጥቅሉ ምንድነው ያያለን ያለው እንጨት ሻጭ ሆኖ መኖ ክብር ነው ሰርቶ ነው የበላው ጫማ ጠራጊ ሆኖ ማደግ መኖር ክብር ነው ሰርቶ ነው የበላው ሰው ፍት ቆሞ መለመን ግን ከባድ ነው እንጨት ሰብሮ ከመሸጥ በላይ ነው ክብደቱ እሺ ሐብለሁ ማለት ማፉት ለሚሊፊ ወነህዊሂ ሊርበጠ به او يقاد به ያው ሊታሰርበት አንዳች ነገር የሚፈተል ፈትል ሐብል ይባላል ከምን ይሁን ከምን ሐብል ለአንዱ ሲሆን ሒባል ለብዙ ነው ሰህሚን ሲሃም ሰህም ለአንዱ ጦር ነው ሲሃም ለብዙ ጦር ነው ቡኻሪ ላይ ግን ምን ይላል ለአን ياخذ احدكم حبله ሚለው ላይ احبو له ሚላል احبو له ያው ነው ዙሮ ዙሮ ጀሙዕ ቂላ ነው ይልታ احبو የሚለው ጀሙዕ ቂላ ነው ገመዶቹን እንደ ማለት ነው ስለዚህ ወንድሞችም ሆን እህቶችም ሆን በተቻለ መጠን ከመለመን ሰርቶ መብላት ስራችን ይሁን ይሄንን ነብዩ አለይሂ ሰላቱ ወሰለም በጣም አሞግሰውታል ከእጁ ሰርቶ ማደር በጣም ክብር ነው ልመና ጉልበት እያለው ጤና እያለው መለመን ውርደትም ነው حرامም ነው خير ለሁ የሚለው በጣም የተሻለ ነው ማለት ነው ግን በጣም የተሻለ ነው ሰርቶ ማማን ነው ሰው ሽጦ ማደሩ ሲባል መለመኑም የተሻለው እንዳይመስለን ያለ ምክንያት ከሆነ የሚለምነው ትንሽም ቢሆን አይቻልም በጣም ነው ሳይሆን ጥሩ ነው ለማለት ነው ያው ለማኙም ማን ነው የጠያቂው መሐዲስ የጠየቃቸው ሰውዬ ገጣሚ ለሱ የተሰጠ ስለሆነ ነው እንጂ ኸይሩን ያሉት አይቻልም መለመን አይቻልም እንደማለት ነው ወሰድ ያደበት ሐሳቡ ይላል በራሱ ሰርቶ መተዳደር ጥቅሙ አነሰም በዛም የሚነወር ስራም ሆነ አልሆነ በጣም ትልቅ ነገር ነው ጥሩ ነው ማለት ነው ልመና እንኳን ምክንያት ሳይኖር ምክንያት እያለኳ መለመን ጥሩ አይደለም ከስራ ሁሉ በላጩ ምን ይመስላችኋል አንድ ሰው ሰርቶ ከሚያድረው እንደው ማንኛውም ስራ ሐላል ሆኖ በላጭ ነው የሚባለው ግብርና ይመስላችኋል ንግድ ነገር ይመስላችኋል ወይስ ምን ይመስላችኋል ግብርና ነጋዴ ንግድ اختلف العلماء اي الاعمال افضل في الاكتساب ሰርቶ ለማደርም ቢሆን ከሚሰሩ ስራዎች ሁሉ የትኛው ይበልጣል በሚለው ላይ ዑለማዎች የተለያየ አቋም አላቸው እንደናንተ እንዳሆኑ ማለት ነው አንዱ ንግድ ያለው አንዱ ግብርና ያለ እነሱም እንደዛው ነው ያሉት فذهب الشافعي الى التجاره ንግድ የሚባለው ነገር ይበልጣል አሉ ኢማሙ ሻፊዒ ማወርድ የተባሉት ደግሞ አልአሽበሁ عندي ان الزراعه اجلب አሉ አዝርት ነገር አዝርቶ እህል ነገር ጠቀም በጣም አካባሽ ወይም ጠቅሚ መስሎ ይታየኛል ለምን ወደ ተወኩልም የሚያቀርበው እሱ ነው አሉ ተወኩል ታቃላችሁ መመካት እንደ ገበሬ የቂን ይኑርህ ይባላል ገበሬ ያለችውን እለት መብላት እየቻለ አይ ከምበላት ብዘራትና ቢበቅልልኝ በዛ ከዛ ቢያፈራልኝ ይሻለኛል ብሎ ያገኘውን ዘር መሬት ውስጥ አላህ ያበቅልልኛል አፍርቶ በለዋለሁ ብሎ ተወኩል አድርጎ ነው እንጂ እንደተቀበረ ቢቀር ከሳር ነው የሚሆነው ስለዚህ ተወኩል ያለው ግብርና ነውና ግብርና ነጋሱ ይሻላል አሉ ማወርዲ ኢማሙ ነወዊ ደግሞ አሉ افضلوها ما نسوا عليه الحديث እንደው በላጭ ማለት ሐዲስ ላይ በግልጽ የተነገረው ነገር የሚበልጠው አሉ ምንድነው የተነገረው ስላቸው ማአከለ አሐዱን ጧዓመን ቀጡ خيرا من ان ياكل من عمل يديه ነው ያሉት ነብዩ አለይሂ ሰላም من عمل يديه በእጁ ሰርቶ ከሚያድረው ነው ያሉት በእጅ የሚሰራው ምንድነው ግብርና ነው ወይስ ንግድ ነው እዚህ ጋር የሚያሳየው ያው እጅ የሚሰራው ነገር ማለት ነው በእጅ የሚሰራ ስፌት ሊሆን ይችላል ግብርናም ያው እርሻ ዲግሩ ምኑ ሞፈሩ ቀንበሩ ወዘተ በእጅ ነው ሁሉም የሚሰራው ጉልጓሎ ብትሉት ሁሉም ነገር የሚያውቀው አጨዳ ብትሉት ውቂያ ብትሉት እጅግ የተያዘ ነገር ነው فإن كان አሉ እሳቸው ሲያብራሩ عمل الرجل بيده بالزراعه በእጁ ከሆነ የሚዘራው فهو اطيب المكاسب وافضلها አሉ ለምን لانه عمل يده የእጁ ስራ ነውና ተወኩልም አለውና አሉ ለሙስሊሞች ጥቅም አለው ግብርና ለእንሰሳዎችም ጥቅም አለው ገለባ የሚገኘው ጭድ የሚገኘው ከገበሬ ነው ለራሱ ቀለቡን ይዞ ምንድነው ሐበን ወነባታ ሐበ ወነባታ ለሱ ፍሬውን ገለባውን ለእንሰሳዎች ይሰጣል ነው የሚለው እንደገ ولانه لابد عاده ان يؤكل منه بغير عوض አዎ ገበሬ ሲዘራ እሱ ብቻ አይደለም የሚጠቀመው እንስሳዎች ሁሉ ይጠቀማሉ ወፉ ሁሉ የሚበላው አጅር አለው ያለ ልዋጭ ነው የሚበሉት አላየሃል ሰፋ ብሎ ኪታቡ ላጥማ ላይ ወደ መጣ ዘና ያዋልን እያሉ ነው ዙሮ ዙሮ በእጅ የተሰራ ስራ ይበልጣል ነው ምንለው ሐዲሱ የሚያሳየው ምስ ስለሆነ ኢማሙ ነወዊ تفضلوا وعن سمورة بن جندب رضي الله عنه قال قال رسول الله صلى الله عليه وسلم المسألة كد يكد بها الرجل وجهه إلا أن يسأل الرجل سلطانا أو في أمر لا بد منه رواه الترمذي وصححه وعن سمرة بن جندب رضي الله عنه قال قال رسول الله صلى الله عليه وسلم كد يكد الرجل وجهه إلا أن يسأل الرجل سلطان أو في أمر لا بد منه رواه الترمذي وصححه سمرة ابن جندب لفو حديث ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ተናግረዋል አለ አልመስአለቱ ልመና ማለት ከድ ነው ከድ ወይም ከድህ የሚልም አለ መሰለኝ ከዱ وفي ለፍዚ ለአቢ ዳውድ ከምን ያስከዳል ያው ዲካም ልፋት እንደማለት ነው ልመና ወይም ቁስለት ነገር ነው ከድ ወይም ደግሞ መቁሰል ወይም መድከም ኢትዓብ ራስን ማርከም ነው እንደማለት እሺ ከዱን አልከዱ አልኢትዓቡ ይላል ራስን ማርከም ማቁሰልን ሊመጣ ይችላል የኩዱ الرجل وجهه አንድ ሰው ፊቱን የሚያደክምበት ፊቱን ክብሩን የሚያሳጣበት ፊቱን የሚያስገርፍበት ተግባር ነው ልመና ማለት ነው ኢላ አን يسال الرجل سلطانا አንድ ሰው ባለስልጣንን ቢለምንና ቢጠይቅ እንጂ እሱስ ከደለውም የሚያስገርፍ ነገር ከመንግስት እኮ የሚጠይቅ ሰው ህዝቡ ያስፈልገዋል ነው መንግስትም የህዝብ ኃላፊ ነው ሰው ልጆቹ እንደሚቀልበው ህዝቡ እንዳይራ ማድረግም ግዴታም ስላለበት የህዝብም ገንዘብ ስለሆነ መንግስት የሚይዘው ዙሮ ዙሮ ከመንግስት ችግር የለውም ነገር ነው ወይም ደግሞ መለመን ካለበት አው ፊ አምሪን ላቡደ ምንም ከመለመን አማራጭ የሌለው አይኑን ያፈጠጠ ችግር ሲመጣበት ማለት ነው في أمر لا بد ማለት በአጋጣሚ የሰዋስ ሆኖ በሚሊዮን በቢሊዮን ዋስ ሊሆን ይችላል ያ ዋስ የሆነበት ሰውዬ ጠፋ ወይ ከሰረ ዋስ ይጠየቃል ወይም ደግሞ እሳት አደጋ ተነሳና እንዳላጠፋው ወይ ደግሞ እንደ ኢንዶኔሲያ ለማዕበል መጥቶ እንዳለ ንብረቱን አጠፋበት ያ ጊዜ ከመለመን አማራጭ ነው ነው ባገራችን ንብረታችን ባንቀ ተወድሞ እንደሚሰደቱ ሰዎች ማለት ነው لا بد من لا محيص ولا معدل ولا مناص ያው አማራጭ የሌለው ወዴትም የሚሄድበት መሄጃ መደበቂያ መመኪያ ያጣ ምስኪን ካልሆነ በቀር የዛ ጊዜስ ይለምን ነው አላያል ያሁንም ሀሪስ ቢሆን ልመና በጣም ቆሻሻ ተግባር ነው ፊታችሁን ሰው ፊት እየቆማችሁ ክብራችሁን አትጡ ፊታችሁን አታቁስሉ አታርክሙ እንደማለት ነው ካቅማችሁ በላይ የሆነ ችግር ሲያጋጥማችሁ ካልሆነ በቀር አትለምኑ ነው ሀብት ያለው ጤና ያለው ጉልበት ያለው መለመንም ያው አይቻልም ነው ጥሩ አይደለም ነገር ነው የሚያሳየው ያው ግን አንድ ሰው ጉልበት ቢኖረውም ዛሬ ከተቃጠለበት ንብረቱ ዛሬውን ነግሩ ማምጣት አይችልም ጉልበትም ቢኖረው ያን ጊዜ ለተወሰነ ጊዜ ችግሩን የሚያስለቅቅበት ያክል ለምን ይችላል ከዛ በኋላ ግን አንድ ጀምር ያለውና ያዋጣል ስላልቀጥልበት አይባልም ልመና ማቆም ነው ተሎ ብሎ ጉሩብ ማስከፍቶ የሚለምኑ ሰዎች ለተፈለገው አላማ ካገኙ በኋላ ተሎ ብሎ ጉሩብ ማዘጋት ነው የሚኖርባቸው በጉሩብ ይሁን በመስጊድ ይሁን ቦታ የሚለምን ሰው ልመናው እድንበሩ ሲደርስ ማለትም ከዚህ በላይ እቋቋመዋለሁ የሚልበት ቦታ ሲደርስ ማስቆምና ማቆም አለበት ልመና ማጥሩ አይደለም ሐታ ከመንግስትም ቢሆን በተለይ በተለይ ደግሞ ይላል ላ ሲየማ አህሉ العلم واهل الفضل ክብር ያላቸው ዑለማዎች ሊቃውንቶች እንደው ለዚህ ቀላል ለትርፍ ገንዘብ ብለው ክብራቸው ማጣት የለባቸውም لانه قاط لوقارهم ያላቸውን ክብር ያጠፋባቸዋል የዕልምን ደረጃ ያጠፋባቸዋል በገንዘብ ላይ መታለል ይመጣባቸዋል የገንዘብ ነገር ከዛ በኋላ ያ ምንድነው ያስገበግባቸው ስግብግብን ያመጣባቸዋል ጥሩ አይደለም ይሄን በተመለከተ ሐኪም ኢብኑ ሒዛም የዘገበው ሐዲስ አለ ነብዩና አለይሂ ሰላቱ ወሰለም ገንዘብ ጠይቋቸው ሰጡኝ ሌላ ጊዜ ጠይቋቸው ሰጡኝ ሌላ ጊዜ ጠይቋቸው ሰጡኝ ከዛ በኋላ ግን ያ ሐኪም አሉኝ ይላል አንተ ሐኪም ሆይ ان هذا المال قدره حلوه እቺ ገንዘብ ትባል ነገር አረንጓዴ ጣፋጭ ነገር እኮ ነች من اخذه بسخاوه نفس بورك له ሳይስገበገብ ሳይፈልግ እንዲሁ አለበት ቦታ ላይ መቶን ከሀዲያ ከተባለ በጣም ይባረክለታል ጥሩ ነው አሉ ተስገብግቦ ሰውን ገንዘብ ያገኘ ሰው ግን ቢያገኘው እንኳን ገንዘቡን ቢሰበስበው ለሚባረክ ለሁ ፊሃሉ በረካ ይሆንለትም አሉ እየበላ እንደማይጠግብ ሰው ነው የሚሆነው ያ እና ወለዲ بعثك بالحق አዛ በኋላ ከዚህ በኋላ የማንንም ገንዘብ አላጎልም በልመና አቆማለሁ ዘሃብ አቡበክር ስልጣን በያዙበት ሰዓት ሐኪም ህዛምና ስጦታ ይገባሃል ከመንግስና ያሉ ሲጠሩት አልፈልግም ይሉ ነበር ዑመርም በመጡበት ሰዓት እና ሲሉት ፈአባ አልሰጥም አልቀበልም አለ ዑመር ከዛ ኡሽሂድኩም አኒ አድዑ ሐኪመን ኢላ አጣኢሂ ፈየባ አን የኹዘ ዑመር ደግሞ ሐላፊነቴን ተወጥቻለሁ አሉ ይሄ ሐኪም የሚባል ሰው ናድር ሻንስ እያልኩት እምቢ እያለ እንደሆነ ወቁል ይመስከሩልኝ አሉ ከዛ በኋላ ማንንም ለምን ያቀ ከዱንያ እስከሚሰናበት ድረስ ይባላል ሐኪሙ ሒዛም ስለዚህ ልመና በጥቅሉ የተንቋሸሸና የተወገዘ ነው የሚፈቀድበት ሰዓት በጣም ከችግር ችግሩ ከችግር በታ እንትን ወለወል በታች ሲሆን ያን ጊዜ ይቻላል እህ باب قسم الصدقات عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم لا تحل الصدقة لغني إلا لخمسة لعامل عليها أو رجل اشتراها بماله أو غارم أو غاز في سبيل الله أو مسكين تصد تصدق عليه منها فأهدى منها لغني رواه أحمد وأبو داود وابن ماجه وصححه الحكيم وعل بالإرسال عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم لا تحل الصدقه لغني يعني لا تحل الزكاه لغني الا لخمسه لعامل عليها أو رجل اشتراها بماله أو غارم أو غازي في سبيل الله أو مسكين تصدق تو تصدق عليه منها فأهدى منها لغني رواه أبو داود وابن ماجه وصححه الحاكم وأعل بالإرسال ከአቡ ሰዒድ ኹድሪ ተዘገበ ረዲየላሁ ዐንሁ ምን አለ ቃለ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የሚቀጥለውን ተናግረዋል ላ ተህሉ ሰደቀቱ ሊገንይ ኢላ ለኸምሳ ሀብት ላለው ሰው ዘካ አይፈቀድም ለአምስት ሰዎች ካልሆነ በቀር ዘካ የሚሰጣቸው ሰዎች ስንት ናቸው ስምንት አምስት አምስት ጓደኛ አግኝቷል ማሻአላ እሺ ለማንኛውም ዘካ የሚሰጣቸው ስምንት ናቸው ቁርአን ላይ ተጠቀሱ እነመ ሰደቃቱ للفقراء والمساكين وابن السبيل እያለ እዛው በደም ዘዝሯቸዋል ስምንት ናቸው እዚህ ጋር ምን እያለ ነው لا تحل الصدقه لغني ለሀብታም ዘካ መስጠት አይፈቀድም ኢላ لخمسه ለአምስት ቢሆን እንጂ ሀብታም ሆኖ ዘካ መቀበል የሚፈቀድለት ነው ያለው እንጂ ዘካ የሚሰጠው አምስት ብቻ ናቸው ማለት አይደለም እዚህ ጋር طيب ዘካ የሚሰጠው ሰው ስምንት ነው ነገር ግን ሀብታም ሆኖ ዘካ የሚቀበል ከአምስት በቀር አይቻልም ነው ያለው አንደኛ ለዓሚልን عليها ሀብታም ካሰብሰብ ተብሎ መንግስት ሊልከው ይችላል ዘካ ሰብሳቢ ያደርገዋል ኮሚቴ በዘካ ሰብሳቢ ኮሚቴ ውስጥ በመዋቀሩ ብቻ የመቀበል ዘካ የመቀበል እድል አለው ማለት ነው ለፍቷል እየደከመን ያለው የልፋት አውረጁሊን ወይም ሰውዬ ምን አይነት ሰው اشتراها بماله የዘካ ገንዘብ ናት በብር ገዛዋት አውራጁ ወይ ሰውዬ ነው اشتراها የገዛት ያችን ሰደቃችን ዘካ ቢማሊ ባለው ንብረት ብር አለው ከብትና ገዛት ብሩ ለዚህ ያህል ይከፋፈል ማለት ነው ይቻላል ችግር የለውም ከገዛ ማምን ዘካ ሆነች አው ጋሪሚን ወይም ደግሞ ጋሪ ባለዳ ማለት ነው እዳ የተሸከመ ሰው እዳ ያለበት ሰው ገብቷችኋል ሀብታም ነው ግን እዳ አለበት እንዴት እዳ ይዘዋል ይዘውማ አው ረጁን ተሐመለ ሐማለተን የምንለው ነው የሰው ዋስ ሆኖ በአጋጣሚ ዋስ የሆነበት ሰውዬ ጠፋ ስለዚህ ዋሱ ይያዛል ያን ጊዜ ባለዳ ያልሆነ ይሄ ሰውዬ ባለዳ ሆኗል ገንዘብ ያለው ሰውም ቢሆን በማ ለሰው ብሎ ገብቶ እዳ ተሸከመ ስለዚህ ለያ ሰው ዘካ ቢቀበልና ለዋስ ለሆነበት ሰው ቢከፍል ይችላል ነው ያለው የራሱ ገንዘብ ያለው አው ጋዚ في سبيل الله ወይም በአላህ መንገድ ወታደር ለጂሃድ ተመዝግቦ ወጣ ጋዝማ ዘማች ማለት ዘመቻው ግን في سبيل الله ነው ለፖለቲካ ሳይሆን በአላህ መንገድ ነው የዘመተው አው ምስኪንን ወይም ምስኪን ነበር አንድ ምስኪን ምስኪኑ ሰውዬ تصدق عليه منها تصدق عليه ማለት ሰደቁለት ሰጡት ማለት ነው ሚንሃ ከዘካዋ ቅድም የበረዳ ያነሳው ዳሽ ቅሷ ነበር ለበረዳ ዲሃና መቀበል ይፈቀድላታል የተቀበለችውን ንብረቷ ያደረገችውን ደግሞ ፈአህዳ ሚንሃ ለገኒይን ለሀብታም ሰጠ ያልነው ዘይነብ ለባሏ ለአብዱላህ ሰጠችው አብዱላህ ደግሞ ከዛቸው ከአገኛ ሶደጋ ቀንሶ ለአንድ ጓደኛው ሰጠን በል ለሀብታሙ ይቻላል ለቤት ግብዣ ጠራው ይቻላል ስለዚህ ሀብታም ሆኖ መብራት የሚፈቀድለት የዘካ የተቀበለው ሰውዬ ለሱን ካብሎ እንደ ቢሰጠው ሀብታሙን መቀበል ይችላል ነው ወይ ጋዘማቸው ነው في ወይ ለሰው አስኖት በዋስ ተጠየቀ ወይ ዘካዋን በራሱ ንብረት ገዛት ወይም የዘካ ሰብሳቢ ሰራተኛ ሆነ እነዚህ ሰዎች ዘካ ቢሰጧቸው ይፈቀዳል ነው አቡ ዳ አቡ ማን رواه احمد احمد وابو داود እና ወብኑ ማጀ وصححه الحاكم حاكم ጥሩ ሐዲስ ነው ብለውታል ግን ወኡዒለ በሽታ ችግር አለበት ተብሏል ሐዲሱ ቢልኢርሳሊ በሙርሰልነት ሙርሰል ማለት አንድ ታቢዒ ብድግ ብሎ ነብያችን ያላገኘው ሰውዬ ማለት ታቢዒ ማለት ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ ያወራው ሐዲስ ሙርሰል ይባላል ለምን لانه ارسله ارسل ما فوقه ከበላው ያለውን ሰው ጥሎታል ሷሃቢ ሊሆን ይችላል ታቢዒም ሊሆን ይችላል ደግሞ የወደቀው ሰውዬ ስለዚህ ሙርሰል ነው እያሉ ነው ሐዲሱ ዝሮ ዝሮ አራጅሁ አንሁ መውሱል ሰሂህ ነው የሚለው ሐዲሱ የተቀጠለ ነው ሙርሰል አይደለም ሰሂህም ነው የሚለው ዘገባ የበለጠ ነው ነው እሺ وعن عبيد الله ابن عدي ابن الخيار أن رجلين حدثاه أنهما أتيا رسول الله يا رسول الله صلى الله عليه وسلم يسألانه من الصدقة فقلب فيهما البصر فراهما جلدين فقال إن شئتما ولا حظ فيها لغني ولا لقوي مكتسب رواه أحمد وقواه أبو داود والنسائي وعن عبيد الله ابن عدي ابن الخي ابن الخيار خيار الأسد رضي الله عنه أن رجلين حدثاه أنهما آتيا رسول رسول أتيا رسول الله صلى الله عليه وسلم يسألانه من الصدقة فقلب فيهما النظر فرآهما جلدين فقال إن شئتما أعطيتكما ولا حظ فيها لغني ولا لقوي مكتسب رواه أحمد وقواه أبو داود والنسائي طيب በደም ተከታተሉ ኡበይዱላህ ስራቸውን አላህ ወደላቸውና አነ ረጁለይኒ ሁለት ወንዶች ሐደሳሁ እርሱን የነገሩት መሆኑን ገለጸ ወይም ዘገበ ነው ምን ብለው አነሁማ እነዚያ ሁለት ሰዎች አተያ ሁለቱም መጡ ነው ላን አታ ነው የሚባለው ለሁለት ሰው ሲሆን አተያ ነው የሚባለው አተያ የመጡ ነው የት ረሱላህ ሰለላሁ ዐለይሂ ወሰለም ጋር ማለት ነው የሰአላኒሂ የመጡበት አላማ ደግሞ የሚለምኑ ሲሆኑ ሚነ ሰደቀቲ ከዘካው ከሚሰበሰበው ዘካ ይሰጠን ብለው ሊጠይቁን የመጡት ከመሰጠታቸውና ጥያቄያቸውን አውንታዊ መስከመሰስ በፊት ነብያችን አለይሂ ሰላቱ ወሰለም የአይን ምርመራ አደረጉ ማለት አዩአቸው ፈቀለበ فيه من نظر አገለባብጠው ከላይ እስከ ታያገኝ ሳይባል ከግሬ እስከ ከጫማ እስከ ግሬ እስከ ራስን ያገኝ ይባላል አዎ ከፍ ቀና ብለው አዩ በደንብ አድርገው ማለት ነው ራአ ሲያዋቸው ጠንካራ ጠንካራ ወጠምሻ ወጠምሻ ሆኖ አዩአቸው ጉልበታ فقال ነብያችን አሏቸው እንሽቱማ ከፈለጋችሁ ሁለታችሁም ከፈለጋችሁ አጥይቱኩማ ጠይቃችኋል ዘካውን ልሰጣችሁ እችላለሁ ነገር ግን እቺ ዘካ ገንዘብ ለሀብታም አትፈቀድም ተሐظ فيها لغني ለሀብታም አይቻልም ወላ لقوي مكتسب ጉልበት ያለው ጠንካራ ከሳቢ ሰውም እንደዚሁ ከዘካ መውሰድ አይፈቀድለትም ያው ቅድም የዘረዘርናቸው አይነት ካልሆኑ በስተቀር ማለት ነው ስለዚህ ጠንካራ ሆኖ ልመና ላይ መሰማራት አግባብነት የለውም እያለና ያለው ቀለበ بمعنى صعد بصره فيهما يرفعه ويخفضه كفزق ياله فرفع فيهما البصر وخفضه لابثم አንዳንዴ ጮክ ይላሉ አንዳንዴ ድምጻቸውን ቀነስ የማድረግ ባህርም ይታያል ጀልደይን ማለት ቀውየይኒ ሸዲደይኒ ማለት ጠንካራ ሰዎች ወንዶች ስለዚህ እቺ ገንዘብ ለእናንተ አይነት አትገባችሁም ላሐظ فيها لغني ለሀብታም አይገባውም አሉና በግልጽ አስቀመጡ ነው النصيب والجمع حظوظ اي لا نصيب في الزكاه لغني بماله او بكسبه የለውምና እናንተም ጠንካሮች ናችሁ ማያችሁና ልመና ላይ ባትሰማሩ ባትሰማሩ ጥሩ ነበር እና እንደማለትና ሐሳቡን ብዙ እንዳልተዋጠላቸው የሚያሳየው ግን ከፈለጋችሁ ሰጣችኋለሁ አሉ ما من ان شاء ان شئتما اعطيتكما من الزكاه التي على لكما ያው ዘካ ይሰጠብላችሁ ከመጣችሁ ዲሆች ናቸው ዲሆች ባይሆኑ አይለምኑም ነበረ ብዬ ልሰጣችሁ እችላለሁ እንደ ምርጫችሁ አሉ ኢንሻአላሁ ተዓላ የዛሬው ደርሳችን እዚሁ ቢጠናቀቅ የተሻለ ነው ቀሪውን በሚከተለው የሚከተለው እዛ ሰው ይበለን እና ይዋለን إن شاء الله الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله